السلام عليكم ورحمة الله وبركاته الحمد لله رب العالمين والصلاة والسلام الأتمان على النبي الأمين وعلى آله وأصحابه ومن اهتدى بهداه واتبع آثره إلى يوم الدين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الكلام من أدلة الأحكام حديث رقم 379 إن شاء الله تعالى كبلوغ المرام 379ኛው ሐዲስ ላይ እንነሳለን ያው احكام الصلاه صلاه الجمعه ውስጥ ያለነው من يقرأ المثنى فليتفضل مشكورا بسم الله الحمد لله الصلاة والسلام لله صلى الله عليه وسلم وعن أبي بردة رضي الله تعالى عنه عن أبيه قال سمعت رسول الله رسول الله صلى الله عليه وسلم يقول هي ما بين بي هي ما بين أن يجلس الإمام إلى أن يقص أن إلى أن يقض مسلم ورجع الدار ومن قول أبي, أبي بردة وفي حادث أبي, عبد الله بن سلم أنه أن عند أب عند أب أن عند ابن مجح وجابر عند أبي النسائي أنها ما بين الصلاة إلى غروب الشمس وقد اختلف, وقد اختلف فيها على على من الأر من من أربعين قولا أمليتها في شكل البخاري عفواً وعن أبي بردة عن أبيه رضي الله عنه قال سمعت رسول الله صلى الله عليه وسلم يقول هي ما بين أن يجلس الإمام إلى أن تقضى الصلاة رواه مسلم ورجح الدار أنه من قول أبي بردة وفي حديث عبد الله بن سلام عند ابن ماجه وعن جابر عند أبي داود والنسائي أنها ما بين صلاة العصر إلى غروب الشمس وقد اختلف فيها على أكثر من أربعين قولا أمليتها في شرح البخاري أبو بردة كأباته ዘግቦልናል ይለናል من على رضي الله عنه انه قال እርሱ አለ من على سمعت رسول الله صلى الله عليه وسلم يا الله መልእክተኛ ሰምቻለሁኝ የቁሉ ሲናገሩ ይሄ እርሷ ማለት እርሷ ማለት ያቺ ጁሙአ ቀን የሆነች ትንሽ የሰዓት አለች አላህ Subhanahu Wa Ta'ala ዱዓን የሚሰማባት የተባለችው ሰዓት ማለት ነው ይሄ ማተርሷ ማለት ነው ማ በይነ አን يجلس الامام ኢማሙ ከወጣ ጀምሮ ቁጭ ካለ ጀምሮ ሚንበሩ ላይ ኢላ አን تقضى الصلاه ሶላተ ጁሙዓ እስከምትፈጸም ድረስ ባለው ውስጥ ነው ያለችው ማለት ነው ያ ሁሉ ሰዓት ማለት አይደለም በዚያ ሰዓት ውስጥ ነው ያለችው ለማለት ነው ረዋሁ ሙስሊም ኢማሙ ሙስሊም ዘግበውታል ዳረቁጥኒ ግን ያቡሁ ያቡ ቡርዳ አነጋገር እንጂ የነብያችን አነጋገር አይደለም በሚል ዘገባውን አድፍቷል ረጃሃማት አብልጧል ማለት ነው ምን መሆኑን መውቁፍ መሆኑን አቡ ቡርዳ ላይ ከቆመ ምን ሊሆን ነው መውቁፍ ነው የሚሆነው ወልመውቁፉ من اقسام الضعيف መውቁፍ ደግሞ እስከ እስከ ቆመበት ድረስ አኳ ትክክለኛ ዘገባ ነው ቢባልም ነብያችን ጋር እስካልደረሰ ድረስ ሐዲስ ተብሎ ሊያዝ አይችልም ማለት ነው مرفوع የሚያደርገው ነገር እስካልመጣ ድረስ وفي حديث عبد الله بن سلام عبد الله بن سلام በዘገበው ዘገባ እንደ ابن ماجه سنن ابن ماجه ላይ የሚገኝ ሲሆን የሱ ሐዲስ وعن جابر ከጃቢርም ደግሞ እንደ አቢ ዳውድና ወነሳይ ነሳይ ውስጥ የሚገኝ ሲሆን የጃቢር ሐዲስ አንሃ ይቺ እስጃባ መተው ሰዓት ማ በይነ ሶላት العصر ከአሱር ሶላት ኢላ غروب الشمس ፀሐይ እስከምትገባ የጁሙዓ ቀን ማለት ነው ከአሱር ሶላት እስከ ፀሐይ ጥልቀት ድረስ በዚህ መካከል ናት ማለት ነው ይሄ ሁሉ ሰዓት ማለት አይደለም አሁን ሁለት ዘገባ መጣልን ማለት ነው ኢማሙ ለኹጥባ ከወጣበት ሰዓት ጀምሮ እስከ ሱራ ፍጻሜ አንድ ሁለተኛው ከአሱር ሶላት እስከ ፀሐይ ጥልቀት ድረስ ባለው ውስጥ ናት ሁለት ዘገባዎች ኢማሙ ኢብኑ ሐጀር ረሂመሁላህ وقد اختلف فيها በዚች በስጃባዋ ሰዓት የጁሙዓ ቀን አለች በተባለችው خلاف ልዩነት ተፈጥሯል على اكثر من 40 قولا ወደ 40 ከ40 በላይ የሆነ ከ40 አባባል ወይ ማቋም በላይ እዚህ ሰዓት ላይ ነው እዚህ ሰዓት ላይ ነው በሚለው ወደ 40 የሚጠጋ ልዩነት ተፈጥሯል አምለይቱሃ ማለት ሁሉንም ነገሮች ኢምላ አድርጋቸዋለሁ ጽፌያቸዋለሁ አብራርቻቸዋለሁ ማለት ነው في شرح البخاري البخاري شرح ላይ البخاري شرح ላይ በሚገባ ለማብራራት ሞክር ያለሁኝ ነገር ግን ከ40 ምናምኑ አባባል ሁሉ ሶሂህ ነው ብዬ ያስኩት እነዚህ ሁለቱ ወቅቶች ነው ማለታቸው شرح البخاري ابن حجر ያው فتح الباري የሚታወቀው 15 ሙጀለድ 18 ሙጀለድ አንዳንዱ ደግሞ እትም ወደ 25 ሙጀለድ እስከ 26 ጥራዝ አለው ኪታቡ ማለት ነው በጣም ትልቅ ኪታብ ነው እዛ ላይ በሚገባ አስቀምጨዋለሁ ማየት ከፈለጋችሁ በሰፊው እዚህ ባጭሩ ለቀስ ሞከርኩት እያሉ ነው አላየሃል ከነዚህ ከሁለቱ ውጭ ያለው አባባል ያው የሰዎች አቋም ስለሆነ ዘረዘሩት እንጂ ብዙም ድጋፍ የለውም ስለዚህ የጁሙአ ቀን ሲጃባ የሆነችውን ዱዓ እንትን ዱዓ ለማግኘት ወይም ወቅት ለማግኘት ኢማሙ ለኹጥባ ከወጣበት ሰዓት ጀምሮ እስከ ስራ ፍጻሜ ባለው ማከ ባለነው ክፍተት ባገኘነው ክፍተት ዱዓ ማድረግ አለብን ነው ሌላው ደግሞ ከአስር በኋላ አሉባልታዎችን ትተን ውጭ ብለን አላህ Subhanahu Ta'ala ብንለምን ከአሱር እስከ መግሪብ ከቆየን እዛ መካከል ልናገኛት እንችላለን ማለት ነው ሰዓቷ በጣም አጭር ናት ነብዩ ሰለላሁ ዐለይሂ ሲናገሩ ጣታቸውን እየጠቀሱ የጣታቸውን ጫፍ ይዘው እንደዚህ ትንሽዬ ወቅታለች ነው ያሉት فيه ساعه لا يوافقها عبد مسلم وهو قائم يصلي الا اعطاه اياه واشار بيده يقللها እንዳለን ማለት ነው አላየሃል ከዚህ ሐዲስ የምንረዳው ነገር ቢኖር የጁማዓ ቀን የተወሰነች ሰዓት አለች ሰዓቷ ያው ብዙ خلاف ቢኖረውም እነዚህ ሁለቱ ሰዓቶች ታካታለች እሷን ለመጠቀም መሞከር እድለኛ መሆን ነው ነው ቀጥሉ وعن جابر رضي الله عنه قال مضعت السنة عن في كل أربعين فصعيدا فصعيدا جمعة رواه الدار قطنبي بإسناد ضعيف ባለፈው ጁሙዓ ሶላት ሊቋቋም የሚችለው ስንት ሰው ሲሆን ነው በሚለው ላይ ነብያችን አለይሂ ሰላቱ ወሰለም እየከተቡ የነበረ ሁሉ ሰው ጥሏቸው ሄዶ 12 ሰው ቀርቷልና አንዳንድ መዛቦች 12 ሰው ከተገኘ ጁሙዓ መስገድ ይቻላል ማለት ነው በሚል ሁኔታ አይተን ነበር አሁን ደግሞ የጃቢር ሐዲስ ደካማ ነው ضعيف ነው አይሰራም እርግጥ ምንድነው የሚለን ቃል መዶት ሱነቱ ሱናዋ አልፋለች ተረጋግጣለች ተፈጽማለች ኑፊዘት እንደማለት ተፈጽማለች ሱናዋ ተፈጻሚ ሆናለች ምን የሚለው አነ في كل 40 فصاعدا 40 እና ከ40 ሰው ከበለጠ ጁሙዓተን ጁሙዓ መስገድ አለ ይቻላል የሚለው ሱና ተጠናቋል መضوت السنه بمعنى جرت ونفذت ተተግብራለች አልፋለች ማለት ነው فصاعدا 40 እና ከ40 ሰው ከበለጠ በለغ العدد كذا فصاعدا ይባላል ከ40 በላይ ሆነ ቁጥሩ ይባላል فصاعدا የሚለው حال كونه صاعدا ከዛም በላይ የወጣ ሲሆን ቁጥሩ ለማለት ነው መንሱብነቱ በሐል ነው ይላሉ ወይም ደግሞ ቢነዚል ኻፊድ ጃራ ነበር ጃራ ወጥቶ ነው ማለት ነው فهو معطوف على لفظ كل من مدوت السنه አነ ብለን ፊ ኩሊ ፊ ምትለው ጃራ ትባላለች ኩሊ መጅሩር መጅሩር ይባላል ተጎታች ይባላል ስለዚህ ፈሷዒድን ማለት ፈፊ ከዛም ፈሷዒድን ፈሷዒድን እንደ ማለት ነበረ ነገር ግን መንሱብ على نزع الخافت ሆኖ ፈሷዒድን ተባለ ነው የሚለን ያው ይሄ አነባበው ግራመሩ ነው የሚነግረን ዋናው የሐዲሱ መልእክት ሐዲሱ ደካማ ነው ረዋሁ ዳረቁኒ ቢሳድም ضعيف ነው እንጂ 40 ሰውና ከ40 ሰው በላይ ከሆነ ጁሙአ ሶላት መስገድ ይቻላል የሚለው ያለፈ የተፈጸመ የተተገበረ የታወቀ ጉዳይ ነው ነበር የሚለው ሐዲሱ ከ40 ሰው ከበለጠ ሙቂም ከሆኑ ጁሙአ መስገድ ይቻላል ነው የሚያሳየው ከዛ መታች ይቻላል ለምን አምስት ሰዎች አይሆኑ ቁጥር አደድ የለው መዛቦች አው እና ያገኙት ነገር ቢያወሩም ከዚህ በረታች ከሆነ አይቻልም የሚል ነገር የለም አታ 12 ሰዎች የተባለው ያው ሳይሰገዱ ተብሎ ነው እንጂ ከዛ በታች አይቻልም ብለው ተናግረው አይደለም ብለናል ስለዚህ ጁሙዓ በስንት ሰው ነው ማቋቋም ያለባት የሚለው አባባል ሰፋ ያለ ኢማሙ ሻፊና ኢማሙ አህመድ ከ40 ሰው መብለጥ አለበት እንጂ ከዛ ካነሰ አይቻልም የሚል አቋም አላቸው ሌሎቹ ደግሞ እንደ ማልክያ አደድ ሙዕተበር ሊቃም ሶላት ጁማ 12 ነው ይላሉ ማስረጃቸው ያው 12 ሰዎች ሳይበተው በመቅረታቸው ነብያችን በነዛ በመስገዳቸው ነው አቡ ሐኒፋና አንድ ባልደረቦቻቸው ጓደኞቻቸው አቀለል ጀም ፊል ጁሙዓቲ ሰላሰቱ ሪጃል ሶስት ወንድ መገኘት አለበት ከኢማሙ ይችላሉ ለምን ሲሏቸው لان الثلاثه هم اقل الجمع الصحيح ትክክለኛ ብዛት የሚነሳው ከሶስት ስለሆነ ቢያንስ ሶስት መሙላት አለበት አሉ ወልጁሙአቱ ጁሙአ የሚለው ቃል ደግሞ ሙሽተቀቱ ሚነ ተጀሙዕ መሰባሰብ ስብስብ ከሚለው ቃል የተወሰደ ስለሆነ ስብስብ የሚገኘው መነሻው ሶስት ነውና ከሶስት መሆን አለበት ነው ለው ሐይቀው ካየነው ከሁሉም አባባል የና አቡ ሐኒፋ ነው ቀረብቦ የምናየው አቡ ዩሱፍና እንዲሁ ሌሎቹ ሼኹ ኢስላም ቀይም ኢላ አንና ተናቂዱ بثلاثه ኢማሚን ومستمع ومستمعين اثنين ይላል እነ ቀይም ሁለት ተከታይ አንድ ኢማም ከተገኘ አቡ ዩሱፍ ከሐነፊያው መዛብ ጨምሮ ማለት ነው ይቻላል ይላሉ ሷሂሁም ቀውል ይሆነው ማለት ነው ሌላ ሰው ከጠፋ ሶስት ሰው ብቻ ከሆኑ ኢማሙ ይخطባል ሁለቱ ያዳምጣል ይበቃል ነው ከዛ በላይ ከበለጠ መሰየው ሊሉ ነው ያላ وعن سمرة بن جندب رضي الله تعالى عنه أن النبي صلى الله عليه وسلم كان يستغفر للمؤمنين والمؤمنات في كل جمعة رواه بزار بإسناد اللين وعن سمورة ابن جندب رضي الله عنه أنه قال أن النبي صلى الله عليه وسلم كان يستغفر للمؤمنين والمؤمنات كل جمعة رواه البزار بإسناد لين آه، كسمر ابن جندب تزجب من على النبي صلى الله عليه وسلم كان نبروا يستغفሩ ምህረት የሚለምኑ ዱዓ የሚያደርጉ للمؤمنين ለወንዳማኞች والمؤمنات ለሴታማኞችም ኩለ ጁሙዓትን በየጁሙዓው ቀን ያው ኹጥባ ላይ ለወንዱም ለሴቱም አማኝ ዱዓ ያደርጉ ነበር ነው የሚለው ሐዲሱን በዛር ናቸው የዘገቡት ሰነዳቸው ግን ደከም ያለ ዘገባ ነው ይላል ነው ዙሮ ዙሮ ضعيفም ቢሆን ሐዲሱን ደውም وكذبه ابن معين ይላል ዘጋቢውን ይቀጣጥፋል ይጨማምራል ብሎታል ይሄ ከሆነ ሐዲሱ موضوع ሊሆን ይችላል ከዶይፍም አልፎ ነገር ግን ዱዓ ማድረጋቸው በሌላ በሶሂህ ሐዲሶች አሉ ይመስላል ያው ሁልጊዜ ጁሙዓ ማለት ነው እንጂ ኹጥባ ላይ ዱዓ እንደሚደረግ ግልጽ ነው ይቻላል ሐዲሱ ግን ይሄ ደካማ ነው በደካማው ሐዲስ ተነስተን የምንገነባው ሁክም የለም ነው ቀጥሉ عن ابن سمورة رضي الله عنه أن النبي صلى الله عليه وسلم كان في الخطبة يقرأ آية من القرآن يذكر رواه أبو داود وأصله في وعن وعن جابر بن سمره ጃቢር ኢብኑ ሰሙራ ከተባለው ተዘገበ ያለፈው ሰሙራ ሙጅንዱም ነበር የማሁን ጃቢር ኢብኑ ሰሙራ የዚህ ሰሙራ ልጅ ነው ሌላ ነው والله اعلم ان النبي صلى الله عليه وسلم يا الله መልእክተኛ ካነ ነበሩ ያው ነበረ ነው ትርጉሙ ጥሬ ቃሉ ለረሱል ሰለላሁ ዐለይሂ ወሰለም ሲሆን ያው ከከበረታ አንፃር ነበሩ ብለን ያው ቋንቋችን አማርኛችን እሱ ስለሆነ ነው في الخطبه خطبه ላይ يقرأ ያነበር አያቲን አንቀጾችን من القرآن ከቁርአን የሆኑ አንቀጾችን ያነቡ ነበረ آيات ና آية ይለያያል آية ቢሆን ኑሮ آيةً ነው እንጂ አያቲን አንልም آياتٍ ከሆነ ግን በ كسرة ቲን ብለን የምናነበው ያው منصوب ም ቢሆን ጀማል ሙአነስ ሳሊም ስለሆነ አያቲን አንቀጾችን ያነቡ ነበር ሚን ቁርአን ከቁርአን የሆኑትን እምን ላይ ኹጥባ ላይ ለምን يذكر الناس ሰዎችን ለማስተዋወስና ለማስገንዘብ የቁርአን አንቀጾችን ኹጥባ ላይ ይጨማምሩና ያነቡ ነበር ያው ንግግራቸውም ሐዲስ ነው ምክር ነው ትምህርት ነው ወህይ ነው ከቁርአንም እንደዚህ ይጨማምሩ ነበር ነው ስለዚህ ማንኛውም ኸጢብ የሆነ ሰው መካሪ የሆነ ሰው ኹጥባ ተናጋሪ የሆነ ሰው ከቁርአንም ከሐዲስም መቀላቀል እንዳለበት ያመለክታል ነው ሐዲሱን አቡ ዳውድ ዘግበውታል ወአስሉሁ ማለት አስለል ማዕናው የዚህ ሐዲስ ዋና ፍሬ ሐሳቡ في ሙስሊሚን في ሰሂህ ሙስሊም ይገኛል አቡ ዳውድ ብቻ አይደለም ቅንብሩ ግን የአቡ ዳውድ ነው ለማለት ነው طيب እንግዲህ የጁሙአ ቀን ልዩ ሰዓት አለች የሚል አሳልፈናል ያችን ሰዓት ያው ተላየ ቦታ እንዳለች እንዳለች አይተናል ከዛው ጋር ተጨምሮ ኢማሙ እዛን ቀን ዱዓ ያደርጉ ነበረ ኢማሙ ዱዓ ያደርጉ ነበር ሰው አሚን ነበር የሚልም አሳይተናል ያው በዛን ቀን ዱዓ ማድረጉ በዛይ ሰዓት ሰዎቹ አሚን እያሉ ሳቸው ዱዓ አድርግ ካደረጉም ያው ያችን ሰዓት ማግኘት ሊቻል ይችላል ነው በጥቅሉ የጁሙዓ ቀን ዱዓ እናረጋለን ሲግፋር እናረጋለን ለወንዱም ለሴቱም በህይወት ላለውም ለሞተውም ይሄን ማድረጉ በየጁማው ዱዓ ማብዛቱ ለኢማሙም ለተከታውም ጥሩ ነው ኢማሙ ዱዓ ያደረጋ አሚን ካልንም ከዛው ከዱዓ ከማድረጉ ይካተታል ይላሉ አንዳንዶቹ ኹጥባ ለዱዓ ማድረግ ዋጅብ ነው እስከማለትም የሄዱ ለሞች አሉ ሌሎች ደግሞ ይወደዳል ማለት ነው ብለዋል ሶሂሁ ቀውል ይወደዳል ነው እንጂ ዋጅብ አይደለም ነው ለምን እዚያውን ያሰለፍነው ሐዲስም ደካማ ስለሆነ ሌላው ደግሞ የነብያችን አለይሂ ሰላቱ ሰላም ተግባራቸው ያው ጥሩ መሆኑን ያመለክታል እንጂ ዋጅብ መሆኑን አያመለክትም አሉ ሌላው ለሙስሊሞች ለመሪዎችም ለህብረተሰቡም ለወንዱም ለሴቱም ዱዓ ይደረጋል በተለይ ለመሪዎቹ ሙስሊም ሆነው ለመሪ ለሆኑት አላህ Subhanahu Ta'ala እንዲያስተካክላቸውና በእነሱ ምክንያት ሰውንም እንዲያስተካክለው አማካሪያቸውን ሙስተሻሮቻቸውን የውስጥ አማካሪዎቻቸውን ጥሩ እንዲያደርጋቸውና ለሰው ጠቃሚ እንዲያደርጋቸው ሰፋ ያለ ዱዓ ማድረጉም ይወደዳል ይላሉ يلا تفضل وعن طارق بن شهاب رسول الله صلى الله عليه وسلم قال الجمعة أحق حق واجب على كل مسلم في جمعة إلا عربة مملوك وامرأة وصبي ومريض رواه أبو داود وقال لم يسمع طارق من النبي صلى الله عليه وسلم أخرجه الحاكم من رواية عن أبي موسى طيب وعن طارق بن شهاب رضي الله عنه أن رسول الله صلى الله عليه وسلم قال الجمعة حق واجب على كل مسلم في جماعة إلا أربعة مملوك وامرأة وصبي ومريض رواه أبو داود وقال لم يسمع طارق من النبي صلى الله عليه وسلم وأخرجه الحاكم من رواية طارق المذكور عن أبي موسى طارق ابن شهاب ስራውን አላህ Subhanahu Wa Ta'ala ይውደድለትና ረሱል ሰለላሁ ዐለይሂ ወሰለም የሚቀጥለውን ተናግረዋል አለ ምን አሉ አልጁሙዓቱ ጁማዓ ሶላት ሐቁን ቢማና ሳቢቱን የተረጋገጠ ነው ዋጅቡን ግደታ ነው በማን ላይ አላ ኩሊ ሙስሊሚን ሙስሊም በሆነ ሰው ሁሉ ላይና في جماعه እርሷም ጁሙዓ ሶላት ዋጅብ የምትሆነው በስብስብ በጀማዓ ሲሆን ነው ብቻ ብቻ አይደለም ኢላ አርባዓተን ከህብረተሰቡ ከሰው ክፍል አራት ሰዎች ሲቀሩ አራት ሰው ስንል አይነታቸው ማለታችን ነው ቁጥራቸው ብዙ ሊሆን ይችላል አንደኛ መምሉክ መምሉክ ማለት ምንድነው ንብረት የተደረገ ባሪያ ማለት ነው ወምራአቱን ሴት ጾታዋ ሴት ከሆነች አይወጅባትም ጁማ ወሶቢዩን ህፃን ሙከለፍ አይደለም አይወጅበትም ወመሪዱን በሽተኛ ችግረኛ ስለሆነ ለችግሩ ሲባል መስጊድ ሄዶ ጁማ አንዲሰግድ አይገደድም ቤቱ ዙሁርን ይሰግዳል እንጂ ነው አቡ ዳውድ ዘግቦታል አለ ረዋሁ አቡ ዳውድ ወቃለ ማን ያለው ወቃለ አለ አለ ማን ተናጋሩን ሰው ለማወቅ እዚሁ ቅርብ ነው የምንመልሰው ወደ አቡ ዳውድ እንመልሰዋለን ረሱል አይደሉም ወቃለ አቡ ዳውድ አለ ማለት ነው ምን አለ ለም يسمع طارق طارق የተባለው ሰው ያልሰማም من النبي صلى الله عليه وسلم አሁን ሐዲስ ያወራን ጧሪቅ ነው ከማን ይዞ ከረሱል ነገር ግን የጧሪቅ ሙሻብ የሚባለው ሰው ነብያችንን አልሰማቸውም ታዲያ ያልሰማውን ሳቸው አሉ ብሎ እንዴት ያወራል ሌላ የነገረው ሰው አለ ማለት ነው ከሳቸው እሳቸው ለመናገራቸው የነገረው ሰው አለ ማለት ነው واخرجه الحاكم حاكم ዘግቦታል من روايه طارق المذكور አሁን ከተጠቀሰው ከጧሪቅ ኢብኑ ሸሃብ አን አቢ ሙሳ ሱሐቢዩ መጡ አያችሁ መሐከል ላይ የወደቁ ሱሐቢ መጡ ከአቡ ሙሳ ነው አቡ ሙሳ ሰምተው ከረሱል ተናገሩ ኢብኑ ሸሃብ ግን ማን ጧሪቅ ኢብኑ ሸሃብ ማለት ነው ነብያችን አሉ ከማለት ከሰማው ከአቡ ሙሳ አቡ ሙሳ ደግሞ ከነብያችን ይዞ ማለት እየቻለ ባጭሩ ዝም ብሎ ነገረን ማለት ነው ዝሮ ዝሮ ሐዲሱ ضعيف አይሆንም ምክንያቱም ጧሪቅ ራአ ነብይ ሰለላሁ ዐለይሂ ወሰለም ነብያችን አይቷል ተብሏል ባይሆን አልሰማም ነው ከሳቸው ሐዲስ አልሰማም ነው ሱሐቢ ነው ማለት ነው ካያቸው ሱሐቢ ነው ስለዚህ غير قادين في صحته አለመስማቱ ሐዲሱ ላይ ችግር አያመጣበትም ለምን ሙርሰለ ሱሐቢ ነው የሚባለው ሐዲሱ ሱሐቢዩ ከነብያች በቀታ ባይሰማም ቃለ ረሱላህ ካለ ሁጃ ነው የሚሆን ማስረጃ ይሆናል ሐዲሱ ደግሞ አላ ሸርጥ ሸይኸይን ቡኻሪና ሙስሊም መስፈርት ላይ የተዘገበ ከመሆኑ አንፃር ተቀባይነት አለው ነው الحق الواجب هو الثابت فرضه بالكتاب والسنه حق ማለት ግዴታነቱ በቁርአን በሐዲስ የተነገረለት ማለት ነው ኢላ አርባዓተን ያወራ ሰዎች ሲቀር ብለናል ተጠቅሰዋል ተዘርዝረዋል ባሪያ ያው በባለቀው ሐሳብ ነው የሚንቀሳቀሰው አይወጅበትም ሴትም ያው ሴት ናት ሶብይም ሶብይ ነው መሪድም በሽተኛ ነው ስለዚህ እነዚህ ሰዎች ሶላተል ጁሙዓ አይወጅብባቸውም የሚለውን ከዚህ ሐዲስ እንወስዳለን ማለት ነው እሺ وعن ابن عمر رضي الله تعالى عنه قال قال رسول الله صلى الله عليه وسلم ليس على مسافر جمعة رواه الطربان وراه الطرباني بإسناد ضعيف وعن ابن عمر رضي الله عنهما أنه قال قال رسول الله صلى الله عليه وسلم ليس على مسافر جمعة رواه الطبراني رواه الطبراني بإسناد ضعيف كعبد الله ابن عمر ተዘገበ ስራቸውን የሳቸውን የሚያባታቸውን አላህ ይወደድላቸውና ረሱል ሰለላሁ ዐለይሂ ወሰለም የሚቀጥለውን ተናግረዋል አሉ ليس على مسافر በመንገደኛ ላይ የለበትም አይወጅብበትም ጁሙዓቱን የጁሙዓ ሶላት አይወጅብበትም ብለው ተናግረዋል ጦበራኒ ዘግበውታል ቢኢስናድን በዘገባ ضعيف ደካማ በሆነ አለ ግን ሐዲሱ ተደማምሮ ተጠነካክሮ ሌሎችም ድጋፎች ስላሉት ያው ደካማ ሲሰባሰብ ጠንካራ ይሆናል አሉ ሐዲሱ ዘገባ ደከምከም ያሉ ቢሆንም ሲጨመቅ average ጠንከር ይልና ማስረጃ ሊሆን ይችላል ይላሉ አላየሃል ሙሳፊር መንገደኛ ሰው ጁሙዓ አይወጅበትም እግር ከጣለውና ጁሙዓን ከሰገደ ሶላቱ ያው ሶላቱ ችግር የለውም ግን ጁሙዓን ቁጭ ብለህ ጠብቀህ ስገድ ለማለት ሶላተ ዙሁር እና ሶላተ አስር አሳጥሮለት አላህ ቀንሶለት ጁሙዓን ጠብቀህ ስገድ ብሎ አያስገድደውም ለማለት ነው ان الجمعه لا تجب على اربعه اصناف ብሎ በቅድም ከዛ ተጨማሪ ደግሞ አሁን አምስተኛ ማንን ጨመረልን ሙሳፊርን ሙሳፊር ስንል ግን በመንገድ ላይ ያለ ነው እንጂ አገር ቤት ተቀምጦ ሙሳፊር ነኝ እያለ ዝም ብሎ ጁሙአ ሶላት መቅረት የለበትም ነው واذا سمع المسافر النداء لصلاه الجمعه فالمشهور من مذهب الامام احمد انه ان كان يجب عليه اتمام الصلاه انه ان كان يجب عليه اتمام الصلاه ولا يصح منه قصر وذلك حينما لا يرون سفره سفر قصر ያው ዝሮ ዝሮ የተቀመጠ ከሆነ ሄዶ ይስገድ ለማለት ነው መንገድ ላይ የሮጠ ያለ ሰው ከሆነ ግን ያው በደረሰበት ዙህርን ይስገድ ያው ማሳጥሮ ነው ምን ነው ሌላ የውምያ የሚሰሩ ሰዎች አሉ የቀን ስራ የቀን ስራ የሚሰሩ ግን እንደ ባሪያ አይደሉም በራሳቸው ለጥቅም የሚሰሩ ናቸው በሰዓት በቀን የሚሰሩ ማለት ነው እነሱ ጁሙአ አይወጅባቸዋል አይወጅባቸውም የሚል ነገር ያነሳሉ ዑለማዎች ጁሙአ አለባቸው ነው የሚሉ ጁሙአ አለባቸው ለምን እነሱ ለጥቅም እንጂ የሚሰሩት طيب ቅሩሽ وعن عبد الله بن مسعود رضي الله عنه قال كان رسول الله صلى الله عليه وسلم إذا استوى على المنبر استقبلناه بوجوهنا رواه الترمذي بإسناد ضعيف وله شاهد من حديث البراء عند ابن خزيمة كعبد الله ከአብዱላህ ኢብኑ መስዑር ተዘግቧል ስራቸውን አላህ ይውደድላቸውና انه قال عبد الله بن مسعود አሉ ምን አሉ كان رسول الله صلى الله عليه وسلم يا الله መልእክተኛ ነበሩ اذا استوى على المنبر منبر ላይ ተስተካክለው ሲወጡ የጁሙአ ገል ሊخطቡ ማለት ነው استقبلناه እኛ ንግጣጫቸው ነበር ቢውጁሂና በፊቶቻችን ማለት ኢማሙ ወደ ቂብላ ዙሩ አይደለም የሚፈጠው ማለት ነው ወደ ህዝቡ ነው ህዝቡ ምን ጊዜ ወደ ቂብላ ነው የሚዞረው እሳቸው ደግሞ ወደ ህዝቡ ነው የሚዞሩት ለምን ወደ ህዝብ ዞሩ ለምን ወደ ቂብላ አይዞሩም እ ምን ይመስላችኋል ወደ ቂብላ ዙረው ቢፈጠው አይሻልም ነበር ወደ ህዝቡ ከሚዞሩ ያው ይሰማል ማይክሮፎንም አለ አሁን رواه الترمذي باسناد ضعيف በደካማ ዘገባ ተርሚዝ ዘግቦታል የሚለው ግን ድጋፍ አለው ሐዲሱ ወለሁ ሻሂድ ማ ድጋፍ አለው ማለት ምን ሐዲስ በራ በራ የዘገበው ከማን ከኢብኑ ኹዘይማ የሚባል kitab ላይ በራ የዘገበው ሐዲስ ለዛ አብዱላህ መስዑድ ሐዲስ ضعيفም ቢሆን ይደግፈዋል ተደጋግፎ ያው ወደ ሶሂነት ይመጣል ወደ ሐሰን ይመጣል ፈልጎ ነው አላያል ነብያችን ሲወጡ ኹጥባ ላይ ወደ ህዝብ እንደሚዘሩ ግልጽ ነው በሰው ሐዲሶችም የተረጋገጠ ጉዳይ ነው እዚህ ጋር ፉቃሃዎች ምን ምንድነው ቂብላን የገነባው ነብዩላህ ኢብራሂም ናቸው ይላሉ ህዝብን የፈጠረው አላህ Subhanahu Wa Ta'ala ነው ስለዚህ ሰው ከገነባው አላህ የፈጠረው ፊት ይበልጣል ብለው ነው የሚል ነገር ያነሳሉ እንደ ምክንያት ነው እንግዲህ ይሄም ሊሆን ይችላል ያም ሊሆን ይችላል ተጨማሪ ሊሆን ይችላል አላየህ ለሰው ህጧ በሚደረግ ምክር የሚሰጥ ነገር ወደ ህዝብ ዙረን ነው እንጂ ጀርባ ሰተም እንዳናገራቸው ወሬ ባይን ይገባል ብላችሁ ይሄን ወሬው ማይገባቸው ምክሩ ማይገባቸውም ማለት ነው ህዝቡ ማንቀላፋቱን ማዳመጡን መጣበቡን ስርዓት መያዙን ኢማሙ በቆመበት ሰዓት ኹጥባ ብቻ ማንበብ አይደለም ብዙ የሚከታተለው ነገር አለ መምህር አይኑ ብዙ ነው ይባላል እዚህ ያስተማረ ተማሪው የሚያደርገውን እንቅስቃሴ ይቆጣጠራል ስለዚህ خطيب የሆነም ሰው እንደው ፊቱን በኪታብ ጋርዶ መናገር ሳይሆን ህብረተሰቡ እያዳመጠ ነው አይደለም እየተመሰጠ ነው አይደለም በንግግሬ ሰልችቷል ወይስ ምን እያደረገ ነው የሚለውን ካላየ ኢማም خطيب خطيب አይባልም ስለዚህ ወደ ህዝቡ መዞሩ የግድ ነው ለማለት ነው من فوائد استقبال الخطيب ونحوه واعطائه الوجه من المستمع ان ينشط الخطيب መካሪው ራሱ ሞራል ያገኛል የሚለው ወልዋዒዱ ወነሁሁማ على الكلام የተለያዩ ነገሮች ለመጨመር ይመቸዋል ማለት ነው ለምን አዳማጭ አለህ ተጠቃሚ ያለ ብሎ ያስባል እነሱም እያዩ ሲሆን ብዙ የመረዳት አቅማቸው የበለጠ ይሆናል فتساعد العين والقلب على استيعاب على استيعاب الفائده فيحصل كمال المقصود ይላሉ ያው አማርኛ የምናገረው ነው የሚናገረው አይንና ቀልብ ተጋግዘው እ ጥቅሙን ሁሉ ይቆጣጠሩታል ማለት ነው በአይንም ዒልም ይወሰዳል በቀልብም እንዲሁ እያለን ነው ሱብሃንአላህ እሺ የሚቀራለ ወላ ልጨርሰው መሰለኝ ከብ የጨረሰ ነው وعن الحكم ابن حزم او ابن حزن رضي الله عنه قال شهدنا الجمعة مع النبي صلى الله عليه وسلم فقام متوكئا على عصا او قوس رواه ابو داود حكم የተባለው ሱሐቢ ዘግቧል ነው حكم ابن حزم ይለኛል رضي الله عنه قال من على شهدنا الجمعه جمعه صلاه ላይ ተገኝተናል አለ مع النبي صلى الله عليه وسلم ከአላህ መልእክተኛ ጋር فقام قوموا متوكئا ደገፍ ብለው ማለት ነው على عصن ዘንግ ላይ ልክ አሁን ኢማሞች ኸጢቦች ሚንበር ተሰርቶላቸው የሚደገፉ ነገር አለ ዘንግ ማያስፈልጋቸው እሳቸው መጀመሪያ አካባቢ ሲፈጡ በዘንግ ተደግፈው ነበር አላ አሶን ዘንግ ላይ አውቀው ሲን ወይም የሆነ ቀውስ ነገር ተደግፈው ማለት ነው ቀውስ የሚባለው ሲላሁን ቀዲሙን አለ ሀያት ይላል ጨረቃ ታቀላችሁ ወይም መቼም አሁን አሜሪካዊ ብትሆኑም ድሮ ኢትዮጵያዊ ነበራችሁ ደጋን ታቀላችሁ አይደል ጥጥ የሚነደፍበት ማለት ነው ወይም ቀስት የምንለው መወጠሪያው ዋናው ማለት ነው ዘንጉ ሳይሆን እሱ ቀውስ ይባላል ቀውስ ማለት ጎብደድ ያለ ነገር እንደ ጨረቃ ቀልበስ ያለ ነገር ለማለት ነው እሱን ተደግፈው ነበር ኹጥባ የሚያደርጉት رواه ابو داود متوكئا ማለት مستندا او معتمدا ተደግፈው ማለት ነው ቀውስ የሚለው ያው ሲላሁን ቀዲሙ على حيات هلال ይላል በጨረቃ ቅርጽ ሆኖ እንደ መሳሪያ የተጠቀሙት የነበረ ነው ጦሮች ይወረወሩበት ነበረ አንዳንዴ ሙዘከር ያረጉታ አንዳንዴ ሙአነስ ያረጉታ ችግር የለውም የቀውስ ጀሙ አቅዋስ ነው ለብዙ ሲሆን አቅዋስ ይባላል አላየሃል መካሪ የሆነ ኸጢብ የሆነ ሰው ደገፍ አለ ሆነ ነገር ላይ ደገፍ ብሎ መናገሩ ይጠቅመዋልና እንዳይደክመው ያደርጋል ጥሩ ነው ነው <clears throat> አንዳንዶች እንደው ምን ብለዋል ለምን አስፈለገ መደገፍ ሲሉ አነ ذلك اربط لقلب الخطيب የኸጧቢውን ቀልብ ያስረዋል ያው ያረጋጋዋል ማለት ነው ወአስበቱ ለቂያሚ ለመቆም አመች ነው ወአብዓዱ له عن العبث بيديه በጆቹ መጫወት እንዳይይዝ ጥሩ ነው وهي عاده عربيه عند الخطباء ህዝብን የሚያናግሩ ሰዎች ምን ጊዜም ይጠቀሙት የነበረ የአረቦች ባህል ነው ይሄ በዛው ቀጠለ ማለት ነው እና እንደደገፈሩ መናገር ምንድነው የሚያሳየው ተሽዕሩ بالقوه والعزه لخطيبي ተናጋሪው ሰውዬ በጣም ኃይል ያለው ቁዋ ያለው ጠንካራ መሆኑን ነው የሚያመለክተው እንጂ ደካማ አይደለም ደካማ ኸጢብ ካያችሁ ዱላ መያዝ ራሱ ይከብደዋል ሰው ፊት መቆም ራሱ ይከብደዋል አይደለም እንትን ማለት ደገፍ ብሎ የሚናገረው በጣም የመናገር ብቃት ችሎታ ያለው ሰው ነው ወትድخل ልንቂያደ والاذعان لسامعه አዳማጩም እንደው ዘና ብሎ የሚያናግረውን ሰው ጆሮ ሰጥቶ የማዳመጡ እድሉ በጣም የሰፋ ነው ይላል ሌላው ሰዎችን ኹጥባ የሚሰጥ ምክር የሚሰጥ ሰው ሰይፍ ነገር ይዞ መከጠቡ ይወደዳል ማለት ነው ይሄው ቀውስ ያዙ በሚለው ስንሄድ ማለት ነው ሰሞኑን ያው ቱርክ ላይታችሁ ሆነ ሰይፍ ይዞ ሲከጡ ማለት ነው በሐነፍያው መዛብ የቱርክ አካባቢ ሐነፍያ መዛብ ነው አብዛኝ አገሪቱ በጦርነት የተከፈተች ከሆነች መሳሪያ ይዞ ይخطብ ነው የሚሉት ሰይፍ ይዞ አገሪቷ በርቀ ሰላም ዝም ብላ እንደው ያለ ጦርነት የተከፈተች ከሆነች ዘንግ ይዞ ይخطብ ነው የሚሉት እና የቱርኩም እንደም እንደምረዳው ያው ቁስጥንጥንያ አሁን እስጦንቡል ማለት ቁስጥንጥንያ ነች በጦርነት ነው የተከፈተችው ያንን ከማየት አንፃር ይመስለኛል ሰይፍ ይዞ የከተበው አላያል ይወደዳል ይቻላል ነው ለምን ኢሽዓራን بان الاسلام انما فتح به اسلام ኃይል ያገኘውና ዝቦታ ያደረሰው ያው በሰይፍም ጭምር ነው ጸረ ሰላምና ጸረ እስላም የሆኑትን በመምታት ነው ለማለት ነው እንጂ አጠቃላይ ግዲመን ተብሎ ተገዷል ማለት አይደለም <clears throat> ለዚህ እንደው ሙቀይም አንዳንድ ጊዜ ይመልሳሉ ይሄን አባባል لم يحفظ عن رسول الله صلى الله عليه وسلم بعد اتخاذ المنبر انه كان يرقاه بسيف ولا قوس ولا غيره ነብያሽ ይደገፉ የነበረው ዘንግም ሆነ ምንም ይደገፉ የነበረው ሚንበር ሳይሰራላቸው ነው ሚንበር ከተሰራ በኋላ ሚንበር ላይ የሚደገፉት ዱላ ዘንግ የሚባል ነገር ጦር የሚባል ነገር ይዘው አልከጠቡም አይ ሚንበር ቢኖርም ዘንግ ጨምሮ መያዙ ተወዳጅ ነው ለማለት እሳቸው መያዝ ነበረባቸው ከዛ በኋላ አልያዙም ስለዚህ በሜዳ ላይ ለምሳሌ አጋጣሚ የሚፈጡ ሰው ቋሚ ሚንበር የሌለው ሰው ሊይዝ ይችላል ከዛ ውጭ ያለው ግን ሚንበሩን ተደግፎ ሚንበሩን ይዞ ከከተበ ዱላ ባይዝ ዘንግ ባይዝ ሰይፍ ባይዝ ይቻላል እንደውም ጥሩ ምሱ ነው ይላሉ طيب አላየሃል አንዳንዶቹ ያው አይቻልም እንደው ሚንበር ከተሰራ በኋላ ነብያችን አልያዙምና መያዝ አይቻልም ይላሉ ያገራችን ፉቃዎች ደግሞ ወግድ መያዝ አለበት እያሉ ሁለተኛ ያስቸግሩናል ተሸከሙ እያሉ ማለት ነው አንዳንድ ቦታ እንደውም ዘንግ ካልያዘ ህዝቦች ይወርፉታል ከተቡን ማለት ነው በላይ አስተውሳለሁ ረሂመሁላህ ሸህ መሐመድ ወሌ ያው በኒ መስጊድ ነበር የሚያሰግዱት አዲስ አበባ ትልቅ ዱላ ረጅም ዱላ እንደ ወርፍ የሚያክል ነገር ነው የተቀመጠው ማለት ነው እሱን ያዝ ያርገው ይخطባሉ እሳቸው ያው ሚንበር ካለ እሱ መያዝ እንደሌለበት ያምናሉ ግን የህዝቡ ማንነት ከመጠበቅ አንፃር ይይዙት ነበረ አሰግደው እንደጨረሱ አንድ ተንኮረኛ ቃልቻ የምን ዱላ ነው ደግሞ ይሄን ዱላ ዘንግ ይዘው ምትخطቡት አላቸው ከየታ አመጣሁት አላቸው እሱ የፈለገው ከየት አመጣሁት ማለቱ ያው ሱናንተ የለውም እኮ ሌላቸው ፈልጎ ነው አንተው ከጫካ ነው ያመጣለው አለሳቸው ደግሞ ያው ከጫካ የሚለው እንጨቱ የተቆረጠው ከጫካ ነው አንድ ትርጉም ነው ሁለተኛው ያው እንዲያልከው ሱና አይደለም እንዲሁ ዝም ብለ ተሸክመ ነው ነው ለማለት ነው መረጃ የለውም ከዚህ በኋላ ለማለት ነው የፈለጉት እና ሁለቱም ተግባብተው ስለነበረ ተሳስቀው ተለያዩ ነው ስለዚህ ዘንግ የምንይዘው የምንደገፈው ሚንበር ከሌለ ነው እሳቸው ቢሆን ዘንግ የያዙት ለመደገፍ እንጂ ሌላ እንደው ኸጢብ የሆነ ሰው ጊዜ መሸከም አለበት የሚል አቋም ኑሯቸው አይደለም ነው هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين የኔ ኪታብ ጨርሷል ወሰላሙ አለይኩም ወራህመቱላህ